الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم من الله الرحمن الرحيم وروى مسلم من حديث زينب امرأة بن مسعود إذا شهدت إحداكن المسجد فلا تمس طيبة إذا شهدت إحداكن المسجد አንዳችሁ ወደ መስጊድ በምትሄዱበት ሰዓት ፈላ ተመሰ ጠይበን ሽቱ እንዳትቀባ እንዳትጠቀም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሐዲሱን ሐዲሱ የተዘገበው ሙስሊም ላይ ነው። ዘጋቢቱ ሰሐቢያ ዘይነብ امرأة ابن مسعود يا عبد الله بن مسعود بن السلام قال الإمام الشوكاني في نيل الأوطار نيل الأوطار من باب كتاباته ሶስተኛው ቮሊዩም ከመቶ አርባ እስከ መቶ አርባ አንድ ሶስተኛው ጥራዝ ላይ ማለት ነው። ሸይኹ ሸውካኒ ምን ይላሉ? ይህ ደሊሉን እዚህ ሐዲስ ውስጥ መረጃ እናገኛለን ይላሉ። ከኋላ ዘይነብ የዘገበችው ሐዲስ ውስጥ ደሊሉን መረጃ አለ። አላ አነ ኹሩጅ ኒሳ ሴቶች መውጣታቸው ኢለል መሳጅድ ወደ መስጊድ መሄዳቸው ሴቶች ኢለል መሳጅድ መሄዳቸው እነማ የጁዙ የሚበቃው ኢዛ ለም የስሐብ ዛሊክ ምን አይሰማም قال الإمام الشوكاني في نيل الأوطار فيه دليل በዚህ ሐዲስ ውስጥ መረጃ እናገኛለን እያሉ ነው። ምን በሚለው ሐዲስ እዛ ሰሂደት እህዳኩን አልመስጂደ ፈላ ተመሰጡ ይላል የሚለው ሐዲሱ ፊህ ደሊል መረጃ አለ አላ አነ ኹሩጅ ኒሳ የሴቶች መውጣት ኢለል መሳጅድ ወደ መስጂድ መሄዳቸው እነማ የጁዙ የሚበቃው ኢዛ ለም የተሐብ ዛሊክ ጉዞዋ ጋር ካልተቀላቀለ ነው። ኢዛ ለም የተሐብ ዛሊክ ከጉዞዋ ጋር ካለለ ነው። ማፊህ ፊትና ፊትና ያለበት ነገር ካለለ ነው። ወማሆ ተሕሪ ወማሆ የሆነም ነገር ፊ ፊትና ፊትናን የሚቀሰቅስን ነገር ከለለ ነው የሚፈቀድላት ደሊላችን ይሄ ነው ለምን እዛ ሸሂደት ኢህዳኩን ለመስጂደ ፈላ ተመሰ ጠይበን ብለዋል ፈላ ተመሰ ጠይበን ለምን አስፈለገ ፊትና ቀስቃሽ ስለሆነ ስለዚህ ከዚህ ደሊላችን ፊህ ደሊሉን መረጃ አለ በሐዲስ ውስጥ አላ አነ ኹሩጅ ኒሳ የሴቶች መውጣት ኢለል መሳጅድ ወደ መስጊድ መሄዳቸው እነማ የሚበቃው ኢዛ ለም የተሐድ ዛሊክ ይህ ጉዟቸው ሂደታቸው ወደ መስጊድ መሄዳቸው ካልተቀላቀለው ነው። ማፊህ ፊትና ፊትና ያለበት ነገር ካለለ ወማሆ የሆነም ነገር ፊታህሪክል ፊትና ፊትናን የሚቀሰቅስ ነገር ካለለ ነው። ፊትናን የሚቀሰቅስ ነገር ምንን ይመስል ነሑል ብኹር ብኹሩን ይመስል እሱን ወይንም ደግሞ ጥሩ መዓዛ ያለውን ይመስል ማለት ነው። ብኹሩን ይመስል وقال عنده لالو فينا للأطارهون إمام الشوكان وقد حصل من الأحادث بذو حديثي اسمه سوال لالو وقد حصل من الأحادث حديثي اسمه سوال أن الإذن للنساء التي تسكار من الرجال كون دو سكار عند السبتاتو إلى المساجد وتمسكيب تهدو سكار عند السبتاتو كون دو سبابو السبتاتو فحديث مصر أن الإذن للنساء ለሴቶች ፍቃድ ምን ሪጃል ከወንዶች ኢለል መሳጅድ ወደ መስጊድ የሚደረግላቸው ዛለም የኩን ካለለነ ሸኹሩጅህና እነዚህ ሴቶች በመውጣታቸው ማይድዑ ኢለል ፊትና ወደ ፊትና የሚጋብዝ ነገር ከለለነ ባሉ ሶላቱ መፍቀድ አለባቸው አለበለዚያ አትሂዱ ብሎ መከልከል ወቀድ حصل من الاحاديث حديث مطلق أن الإذن للنساء على ستة المتفقدة من الرجال كوندوج فقدوا يتبالوا وندوج ለልመሳጅድ ሴቶች ወደ መስጊድ እንዲሄዱ ፍቀዱላቸው የተባለው ኢዛ ለም ካለለ ነው። ፍኹሩጅህነ ሴቶች በመውጣታቸው ማያድዑ የሚጋብዝ ነገር ኢለል ፊትና ወደ ፊትና የሚጋብዝ ነገር ካለለ ነው። ምንን ይመስል ምን ጢብን እሱ ይመስል አው ዑልይን ጌጣጌጥን ይመስል አው አይ ዚና ማንኛውም ጌጣጌጥን ይመስል ይሄ ከሌለ ይፈቀድላቸዋል። ባሎችን ፍቀዱ ይባላሉ አለበለዚያ ግን አደጋ ነው። እንካሃ ሼኹ የኢማሙ ሸውካኒ አባባል እዚህ ያልቃል። ልጅ የሚፈቀድላት ወደ መስጊድ ምን ከለለ ነው? ፊትና ቀስቃሽ ነገር የሚጋብዝ ነገር ከለለ ብቻ ነው። ምን ምንን ይመስል ምን ፌዴን አው ሁልጅ ሁልጅ ምንድን ነው? አላ ተኽሩጀ እንዳትወጣ ይሄ ሸርጥ ነው። ወኢዛ ኸረጀት ለልመሲ ሊሰላት ፈላ ብደ ሚን ሙራዓት አልአዳብ ታሊያ ብለን የተነሳ አንደኛ ተኩን ሙፈሰከረተን ቢትያቢ ወልሒጃብ ልካሚል አሳለፍ አንተ ኹርጀ ገይረ ሙተጠይባ ሽቱ እንዳትጠቀም አሳለፍ። ሶስተኛ አላ ተኽሩጀ ሙተዘይነተን ተውባ እንዳትወጣ ማለት ጌጣጌጥ ለብሳ ቢትያቢ በልብስ የሚሆን ወልሑልይ በጌጥ የሚሆን አጋጊጣ ተጋጊጣ መውጣት የለባትም። قالت أم المؤمنين يا الناس عائشة رضي الله عنها እንዴት ትላለች? ለው አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ሶራአ ቢመለከቱ ኖሮ አለች ለው ኖሮ ማለት ነው። አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ራአ ቢመለከቱ ኖሮ ምን ኒሳ ሴቶች ላይ ቢያዩ ኖሮ ማራአይና እኛ በእድሜያችን ያየነውን እኮ ነብዩ ቢያዩ ኖሮ ለመናዓሁን ምን ልመስጅድ ሴቶችን ከመስጅድ ይከለክሉ ነበር አለች ከማ መንዓት በኑ እስራኤል በኑ እስራኤሎች እንደከለከለች ኒሳአሃ ሚስቶቿ እስራኤላውያን ሚስቶቻቸውን አትሄዱም ወደ መቅደስ እንሂድ ስሏቸው አይቻልም። ለምን ተዘየኑ፣ በጣም ተውበዋል፣ አጊጠዋል፣ ፊትና ይቀሰበታል ብለው በኑ እስራኤሎች ሚስቶቻቸውን ወደ መቅደስ ሴት መሄድ አይችልም፣ ወንድ ብቻ ነው ሄደው የሚመለሰው። ሴቶች እዛው ቤታቸው በኑ እስራኤሎች ይህንን ህግ አወጡ። አይሻ ምን ትላለች? ለው አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ራአ ቢያይ ኖሮ ምን ንሳ ሴቶችን ቢመለከቱ ኖሮ ዕድሜ ሰጥቷቸው ዛሬ ላይ ማራአይና እኛ ያየነውን ቢያይ ኖሮ በዛው በትንሽ ነብዩ ከሞቱ በኋላ በሰሃባ ዘመን በዛች ቅጽበት ውስጥ ራሱ በጣም ለውጥ ነበር ማለት ነው። ከፊትና ቀስቃሽ ልብሱን ምንም ምን ንሳ ማራአይና እኛ ያየነውን ቢያይ ኖሮ ለመናዐሁን ምን አልመስጊድ ከመስጊድ ከለከሏቸው ነበር ከማ መናዓት በኒ እስራኤል በኒ እስራኤሎች እንደተለከሉት ኒሳአሃ ሚስቶቻቸውን እንደተለከሉት ነብዩ ተለከሉ ነበር ለማንም ሴት አልፈቅም እንዳትሄጂ ይሉ ነበር ማለት ምን ስለሆነ ነው አይሻ የሚተናገረችው ሴቶች ሙተዘይና ስለሆነ ልብሳቸው በጣም የተዋበና ሽትናን የሚቀሰቅስ ስለሆነ ነው አይሻ ያንን ተመልክታ እንደውም አይሻ ባሪዋ ምን ትላት ነበር ይህንን ልብስ ለምን አትለብስም ስትላት ኧረ ይሄን የማልለብስም እንዴት ነው የምለብሰው ይሄንን አለችው። እኛ ድሮ በነብዩ ዘመን ለሰርግ እንዋሰው ነበር፣ አንቺ ደግሞ ለማር ቤት ያስጠላል ብላታለች አይሻ ረዲየላሁ ዐንሃ። ሐዲሱ ሙተፈቅ ዐለይህ ቃለ አልኢማሙ ሸውካኒ። አሁንም ኢማሙ ሸውካኒ ምን ይላሉ? ፊ ነይል አውጣር ነይል ላይ እንዲህ ይላሉ ኢማሙ ሸውካኒ ነፍሱል መርጅዕ ሳቢቅ አሁን ላይ እንደቀራ ነው ማለት ነው። ቃለ ኢማሙ ሸውካኒ ፊ ነይል ብለን ቀርተናል አይደል? ራሱን ነው በቃ قال الإمام الشوكاني في نيل الأوطار نيل الأوطار لا من يلالو نفس المرجع السابق ያለፈውን አይነት ንግግር ተናግረዋል። አላ ቀውል አኢሻ በአኢሻ ንግግር ላይ በመንደርደር የባለፈውን አይነት ሀሳብ አቅርበዋል። አሁን እንሲህ ደሊሉን አላ አነ ኹሩጀ አኒሳ ኢለል መሳጅድ ከኋላ ያለው ግን ፈሷል አይደል? ኔለላው ብሎ ያለው ላይ ነው አላ ተኽሩጀ ሙተዘይነተን ቢስያስ ሙተዘይና ተውባ ፊስያ በልብስና ወልሑልይ በጌጥ ከሚለው በላይ ያለው ማለት ነው። እሱን ራሱን አሁንም ከአይሻ ሐዲስ ላይ ምን አሉ? ፊህ ደሊሉን አላ አነ ኹሩጅ ኒሳ ኢለል መሳጅድ እነማ የጁዙ ኢዛ ለም ይስተሐብ ዛሊከ ፊህ ፊትና ማለት ነው። ራሱን ኮፒ ነው። ነፍሱል መርጅዕ ሳቢ ያለፈውን አይነት ራሱን ማምጣት ራሱን አላ ቀውሊ አኢሻ በአኢሻ ንግግር ላይ በመንደርደር ነው ይህንን ሊሉ የቻሉት በቁ አስተውካሪ ለውራአ ረአ ቢያዩ ኖሮ ማራአይና እኛ ያየነውን አይነት ማለት አይሻ ቢያይ ቢመለከቱ ኖሮ ማራአይና እኛ የተመለከትነውን ጌጣጌጥ ቢያዩ ኖሮ ነብዩ ያኒ ማለትም ማለት እኛ ያየነውን ቢያዩ ኖሮ ምን ምን አይታልፍና እኛ ያየነውን ቢያዩ ኖሮ ማለቱ አሉ ኢማሙ ሸውካኒ ያኒ ምን ሁስኒል መላቢስ ይሄ ልብሳቸው፣ ወጢብ ሽቷቸው፣ ወዚና ጌጣጌጣቸው፣ ወተበሩጅ መገላለጣቸው ማለት ነው። ይህንን ቢያዩ ኖሮ ማለት ነብዩ ዓለይሂ ሰላቱ ወሰላም ቢያዩ ኖሮ ብሎ አይሻ መናገሯ ይሄን ለው ረአይና ለው ረአ ነብዩ ቢያዩ ኖሮ ማረአይና እኛ ያየነውን የተመለከትነውን አይነት ቢመለከቱ ኖሮ አለች። ምንን ማለት ነው? ያኒ ምን ሁስኒል መላቢስ ይህን የተዋበ ልብስ ወጢብ ሽቱ፣ ወዚና ጌጣጌጥና ወተበሩጅ መገላለጥ ማለት ነው እያሉ ማናቸው የሚሉት ማናቸው የሚሉት ኢማሙ ሸውካን ኢማሙ ሸውካን ነብዩ እኛ ነው እንዲመለከቱ ኖሮ ሴቶችን ይከለክሉ ነበር። እኛ የተመለከትነው ምን ሐስን መላቢስ የልብሳቸው ውበት ወጤት ሽቱ ወዚና ጌጣጌጥና ወተበሩች እነዚህ ከቀሩ ደስ ይቻላል ማለት ነው። ዋናው ነብዩ አለይሂ ሰላቱ ወሰላም እኛ ያየነውን ቢያዩ ኖሮ ማለቷ ይሄ ነገር ከለለ ይቻላል ማለት ነው። ምን ሐዲስም ሳቢት ነው መጀመሪያ ከመፍሁም በፊት ሐዲስ መጀመሪያ ሳቢት ነው። ፊትና የማይቀሰቅስ ነገር ከሌለ ችግር የለም። ይሄዱ ለነሱ ወኢነማ ካነ ኒሳ ሴቶች የነበሩት በነብዩ ዘመን ወኢነማ ካነ ኒሳኡ ሴቶች ነበሩ የኹሩጅነ ይወጡ ነበር ወደ መስጊድ ፊል መከናነቢያቸውን ለብሰው ወልአክሲየቲ ጋቢ ወይንም ደግሞ ሌላ ሙሉ ልብስ ለብሰው ማለት ነው። ወሽሙላት መጠቅለያ አልጊላብ ወፋፍራም የሆነ ማለት ታሷ የሆነ ይመስላል። ስስ ልብስ ምናምን አይለብስም። አን የታሳ ልብስ ረፔት የሆነ ልብስ አይለብስም። ሰውነታቸው ላይ ወጣቱን የሚያሳይ ነገር ነው ደርበው የሚሄዱ ወይነማ ካነ ኒሳኡ ሴቶች የነበሩት የፍሩጅ ነው ይወጡ ነበር ፊልሙርጥ ምንድን ያለ ሙርጥ መከናነቢያ ማለት ነው መከናነቢያ ሴቶች ወልአክሴቲ ጋቢል ማለት ነው ጋቢል ማለት ነው። ወሹሙላት መጠቅለያ ማለት ነው። ማንኛውም አልጊላብ ወፋፍራም የሆነ መጠቅለያ ለብሰው ነበር የሚወጡት በነብዩ ዘመን። ስለዚህ ቀጣቸው ሰውነታችን ናቸው አያስታውቅም። ከፊትና አብዓድ ናቸው። ሰው ለሰግዶ በጨለማ ይመለሱ ነበር። ሱብህ ማለት ነው። وقال الإمام ابن الجوزي إمام ابن الجوزي من ይላሉ رحمه الله في كتاب أحكام النساء أحكام النساء የሚባለው ኪታባቸው ላይ እንዲህ ይላሉ الإمام ابن الجوزي رحمه الله አላህ ይዘንላቸውና ፊ ኪታብ አህካሙ ኒሳ የሚባለው ኪታባቸው ላይ ፈትሐ ገጽ 39 ላይ እንዲህ ይላሉ። የንበሪ ይገባል አሉ እኒህ ኢማም ይገባል አሉ አንተ ልልመርአ ለሴት ልጅ ተገቢ ነው። አንተ ሐዳረ ልትጠነቀቅ ምን አልኹሩጅ ስትወጣ መጠንቀቅ አለባት። መህማ አምከነሃ ምንም እንኳ ቢመቻት ምንም እንኳ ቢመቻችላት ጥንቃቄ ማድረግ አለባት። ينبغي للمرأة ለሴት ልጅ ይገባል አንተ ሐዘረ ጥንቃቄ ልታደርግ ምን الخروج ከመውጣት መህማ አምከነሃ ምንም እንኳ ቢመቻችላት ማለት ነው የሆነ ነገር ማሳየ ከሆነ ምንም እንኳ ቢመቻችላት ፍቃድ የሚቆጣ ባል ከሌለ አባት ከሌለ አጎት ከሌለ ወንድም ከሌለ በቃ ሰላም ናት እንደፈለገች መንቀሳቀስ ጥሩ አይደለም እያሉ ነው። ጠንቀቅ፣ ቆጠብ፣ ከሐላሉም ራሱ መቆጠብ አለባት ማለት ፈልገው የንበغي للمرأة ለሴት ልጅ ይገባል አንተ ሀዛ ልትጠነቀቅ ምን الخروج መውጣት مهما امكنها ምንም እንኳ ቢመቻችላት ማለት መህማ አምከናሃ ምንም እንኳ ቢመቻችላት አንሰሊመት ሲነፍሲሃ እሷ እንኳ ሰላም ብትሆን ለመስለሚናሱ ሚንሃ ሰዎች ከእሷ ሰላም አይሆኑምና መህማ ማለት ምንድን መህማ ምንም እንኳ ምንም እንኳ ለምን አንሰሊመት ፊ ነፍሲሃ ራሷ ሰላም ብትሆን ለመስለም الناس منها ሰዎች ከሷ ሰላም አይሆኑምና فإذا اضطرت የግድ ከሆነባት ኢለል ኹሩጅ መውጣት የግድ ከሆነባት ወደ መስጂድ ኸረጀት ትውጣ የዘኝ ዘውጅሃ ባሏን አስፈቅዳ ትውጣ ራሷ ፍቃድ እንዳትል ሀታ ዒባዳ እንኳን መስጂድ እንኳን ለመሄድ አስፈቅደውም በዒባዳ በዒባዳ ምን አለበት ለአላህ ብዬ ነው የምሄደው አይባልም። ወይዛ ጥረት የግድ ከሆነባት ወደ መስጊድ መሄድ ለልኹሩጅ መውጣት የግድ ከሆነባት خرجت ትውጣ بإذن زوجها በባሏ ፍቃድ ትውጣ ፊ ሀይአቲ ረብሰትን በተንገላታ ልብስ ማለት ነው። ፊ ሀይአ ባህሪ ተላብሳ ትውጣ። ምን አይነት ረብሰትን አለ የሆነ የወደቀ ረሳ የተንገላታ ማለት ጌጣጌጥ ያልሆነ ልብስ ለብሳ ማለት ነው። ቢተውቢር ረሳ ማለት የስራ ልብስ የምንለው አለ አይደለ? የማይስብ ያ ማለት ነው። ሀያአት ረሳ ማለት የሀያአትን በሁኔታ ሆና ትውጣ ስትወጣ ረስተቲን በተንገላታ ሰው በማይስብ ጌጥ በሌለው ማለት ነው። ረሳ ማለት በስራ ልብስ ወጀዓለት ታድርግ ደግሞ ጠሪቀሃ መንገዷን ጎዳናዋን ተያዝ በምን አይነት በምን አይነት ቦታ ፊል መዋዲዕ አልኻሊያ ሰው በሌለበት አካባቢ ፊል መዋዲዕ ቦታን እየጠበቀች ትሄድ አልኻሊያ ሰው ብዛት የሌለበት አካባቢ ትርምስ ውስጥ አትግባ ወንዶች ምናምን መካከል እንዳትገባ ለማለት ፈልገው ሲነክሲያ ለምስል الناس منها فإذا اضطرت إلى الخروج መውጣት ግድ ከሆነባት خرجت بإذن زوجها في هيئات رسة هيئات رسة ማለት ነው ኦ በወደቀ በተንገላታል ሳይአት ረሳ ረሳ ምንድን ነው የማይስብ ሳይአት ረሳ ወጀዓለት ታድርግ ጠሪቀሃ መንገዷን ደግሞ ፊል መዋዲዕ ቦታ አልኻሊያ ገለልተኛ በሆነ ቦታ ሰው ብዛት የሌለበት ቦታ ዲነ ሸዋሪዕ በዋናው መንገድ ላይ አትንቀሳቀስ ዱነ ሸዋሪዕ ዋናው አውራ ጎዳና እየተከተለች አትሄድ። በመካከል ጎዳና ላይ መሄድ የለባትም። ዳርዳሩ ስርዓቷን ጠብቃ ባህሪያት ሁኔታ ማለት ነው። ወላ ስዋቅ በገበያ መካከልም አትንቀልቀል። ወህተረዘት ትጠንቀቅ ሚን ሰማዒ ሰውቲሃ ድምጿ እንዳይሰማባት ጥንቃቄ ታደርግ ወመሸት ትጓዝ ፊጃኒብ ጠሪቅ በመንገድ ጎን ጎን ትጓዝ ላፊ ወሰጡ በመካከል ላይ አትሂድ ይህን እንዳትል ማለት ነው እንታሃ እዚህ ይጠናቀቃል የሳቸው የማን አባባል ነው ኢማሙ እብን ልጀውዚ ሸዋሪዕ ምንድን አልኳቸው ሸዋሪዕ ምንድን አልኳቸው ዋና ዋና ታላላቅ ጎዳናዎች ናቸው ሸዋሪዕ ማለት ሰፊ የአውራ ጎዳና ወላ አስዋቅ واحترزت من سماع صوتها اعتراض ማለት ምን ነው አን ተሕዘረ ማለት ነው መህማ አምከነሃ ምንድን ነው መህማ አምከነሃ ምን ማለት ነው ምንም እንኳን ቢመቻችላት ምንም እንኳን እንደፈለገች ሊመቻችላት የሚከለክላት ባይኖር ማለት ነው። በራሷ ፍቃድ የምትንቀሳቀስ በነፃነት ሆንም እንኳን ምን ታደርግ መውጣት መግባት አታግዛ። እሷ ሰላም ብትሆን ሌሎች ሰላም አይሆኑ። ወመሸት ፊጃኒ ቢጠሪቅ ላ ሲወሰድ ይንታ ባለ ዙህሪዩ ሼኹ ዙህሪ ምን ይላሉ? ባለ ዙህሪዩ ከነራ ዛሊክ ይህን እናያውቃለን። ወላሁ አዕለም አላህ ያውቃል። እነ ዛሊክ ይህ ሊከየብ ኢልትዛም እየስልት ምን ኒሳ አለ ዙህርዩ ምን ይላሉ? ተመዳዳሪ ይህን እንመለከታለን እናውቃለን አሉ። እናውቃለን ወላሂ አለ እስቲ አላህ ይወቀው። እነ ይህ ክልከላ ሁሉ ጥንቃቄ ሊከይ የንኩበ እንዲጸና ነው። ወየፍሪፉ ሚነ ኒሳ ሴቶችን የሚያንቀሳቅስ ነገር ሰላም እንዲሆን ሰላም እንዲሆን እነ ይህ የሚካሄደው ለምንድን ነው? ሊከይ የንፉዘ እንዲጸድቅ እንዲጸና ነው። መየንፈሪፉ ሚነን ከሴቶች የሚንቀሳቀስን እንድትቆጠብ ለማድረግ ነው። ሸሪዓው እንደዛ ከሴቶች እንደፈለገ የሚንቀሳቀስን አካል ቆጠብ ያዘ ለማድረግ ነው ነው ነብዩ አለይሂ ሰላቱ ወሰላም ፈላ ተመሰሱ ይላል። አኢሻ ለው ረአይና እያለች የተናገረችው ዑለማ እንደዚህ የሚለው ቆጠብ እንድትሆን انظر الشرح الكبير على على المقنع مقنع ላይ ሙቅኔ የሚባለው ኪታብ ነው። መጀመሪያ መትን ነው እንደዚህ እንደ ተንቢሃት የተጻፈ የሱ ማብራሪያ ደግሞ ሸርህ አልከቢር የሚባል ተጽፎለታል። ሸርህ አልከቢር ላይ አለ ያባባል። ሸርህ አልከቢር አንደኛ ጥራት 422ኛው ገጽ ላይ አለ። ይህ ከላይ ዙህሪ እየተናገሩት ማለት ነው። ቃለ አልኢማሙ ሸውካን ሼህ ኢማሙ ሸውካን ምን ይላሉ? في نيل الأوطار في نيل الأوطار የሚባለው ኪታባቸው ላይ ሁለተኛ ጥራት 326ኛ ገጽ ላይ እንዲህ ይላሉ ኢማሙ ሸውካኒ ዙሪ ምንድን ነው ያሉት? ምንድን ነው ያሉት ዙሪ? ዙሪ ምንድን ነው ያሉት? ፈነራ ዛሊክ ምን ማለት ነው? ወላሂ አለም አነ ዛሊክ ሊከይ የንፍድ መን የንፍሪሁ ምን ኒሳ መን የንፈሪሁ ምን ኒሳ ምን ማለት ነው? ምን ማለት ነው? አልገባችሁም ፈነራ ዛሊክ ይህን እንመለከታለን አሉ ኢማሙ ዙሁሪ። ወላሂ አለም ብቻ አላህ ይወቀው አላህ ይወቀው። አነ ዛሊክ ይህ እንደዚህ ህጉ ሊጸና የቻለው ለምንድን ነው? ሊከይ የንፉዘ እንዲጸድቅ እንዲጸና ነው እንዲጸና ነው ኒሳ ከሴቶች እንደፈለጉ የሚንቀሳቀሱት እነሱ ላይ ጽናት እንዲኖር ነው እንዲገደቡ ነው ማለት ነው የተፈለገ ይሄ ነው አላማ ሐዲስ ይገርባል قال الامام الشوكاني في نيل الاوطار من ይላሉ الحديث ሐዲሱ ስንመለከተው ፊህ ውስጡ ያዘለው መልእክት አለ ይላሉ الحديث ፊህ ሐዲሱ ውስጥ አለ أنه يستحب ለኢማም ይወደዳል ማለት ነው። ሙራአቱ መጠባበቅ አህዋልል መእሙሚን የመእሙሞችን ባህሪ መጠባበቅ አለበት ማለት ነው ነው አነሁ ይስተሐቡ ይወደዳል ለኢማም ለኢማም ሙራአቱ አህዋልል መእሙሚን የመእሙሞችን ባህሪ መቆጣጠር አለበት ወለህቲያት ጥንቃቄ ማድረግ አለበት ኢማም አንድ ላይ በሚሰግዱበት ሰዓት ነው በነብዩ ዘመን ሴቶችና ወንዶች አንድ አካባቢ ነው የሚሰግዱት አንድ ላይ ነው የሚሰግዱት ወንዶች ከፊት ይሰግዳሉ፣ ሴቶች ከኋላ ነበር። መጋረጃ ነበር አይቀላቀሉም። ወንዱም ጊዜውን ጠብቆ ይመጣል፣ ሴቶችም ጊዜያቸውን ጠብቀው ይመጣሉ። ነብዩ ካሰላመቱና ሷሐባ ካሰላመተ በኋላ አንዱ እንዳይንቀሳቀስ ሴቶች ጥርግ ብለው እንዳሰላመቱ ይወጣሉ። ከዛም በኋላ ነው ወንድ እንደገና የሚሄደው። ያንን ማለታቸው ነው። አልሐዲስ ሄዴ ሐዲሱ ውስጥ አለ አነሁ ይስተሐቡ ይወደዳል ለኢማም ለኢማም ይወደዳል ሙራአቱ አህዋል ልመእሙሚን የመእሙሞችን ባህሪ መጠባበቅ መከታተል እያለ ነው። የመሙሞችን ባህሪ መከታተል አለበት። ወልእህትያት ጥንቃቄ ማድረግ አለበት። ሲናቢ በመላክ ማቀድ ዩፍቲ የሚያደርስን ኢለል መሕዙር ወደ ሐራም ነገር የሚያደርስን ነገር መጠንቀቅ አለበት። ወይቲናት መራቅ አለበት። መዋቂዓት ሱሃን የመጠርጠያ ቦታዎች ማለት ነው። እክትላጥ ሊፈጠር ይችላል የሚለውን ቦታ ማስጠንቀቅ አለበት። ወከራሐቲ ሙኻለጠት ሪጃል ሊአኒሳ ሴትና ወንዶች እንዳይቀላቀሉ ፍጥሩቃ ጎዳና ላይ ፈብለን ይቅርና አንል ቡዩት እቤት ውስጥ ይቅርና ጎዳና ላይ እንኳን እንዳይቀላቀሉ ጥንቃቄ ማድረግ አለበት፣ መምከር አለበት። ወለል መእሙሚን ሀታ ፊት ሶላት ማለት ነው። ሀታ ፊት ሶላት ሂነ የንሰሪፉ ኒሳ ሴቶች በሚሄዱበት ሰዓት ሶላታቸውን ጨርሰው የዛን ሰዓት ወንዶችና ሴቶች እንዳይቀላቀሉ ከተቻለ በሩን መለያየት ካልተቻለ ደግሞ በየተራ መውጣት እንደዛ እንዲሆን ጥንቃቄ ማድረግ አለበት እያሉ ነው። ሐዲስ ይህ አለ። ላይ ዙሪ የዘገቡት ውስጥ ረጅም ሐዲስ ነው። ቡኻሪ ላይ የተዘገበው ረጅም ነው። የሶላትን ባህሪ ይጠቅሳል። ሴቶችና ወንዶች አንድ ላይ ይሰጡ ኢማሙ አሸውካኒ ግን የሌላው ፓርት አልሐዲስ ውስጥ ዙሪ የዘገቡት ሐዲስ ቡኻሪ ውስጥ ፊህ ውስጡ አለ መልእክት ምን አነሁ ይስተሐቡ ይወደዳል፣ ጥሩ ነው። ለማን ለኢማም ለአንድ ኢማም ለአንድ መሪ ማለት ነው። ለመሪ ይወደድለታል። ምን ማድረግ ሙራአቱ መጠባበቅ ምንም አህዋለል መእሙሚን የመእሙሞችን ባህሪ መጠባበቅ አለበት። የመእሙሞችን ባህሪ መጠባበቅ አለበት። ሁኔታቸው መከታተል አለበት። اختلاط እንዳይፈጠር ተጠንቀቁ እያለ ማለት ነው። ወልእህትያጥ ጥንቃቄ ማድረግ አለበት። ኢማን ሲስቲናቢ በመራቅ ما قد يفضي የሚያደርስን ነገር ኢለል መሕዙር መሕዙር ምንድን ነው አልኳችሁ እ የሚያደርስን ነገር መጠንቀቅ አለበት። ኢለል መሕዙር ኢለል ሐራም ማለት ነው። መሕዙር ማለት ነው ለልመሕዙር ወደ ሐራም የሚያደርስን ነገር ጥንቃቄ ማድረግ አለበት። አንድ ሶላት አንድ ላይ በሚያስገዳቸው ጊዜ እንበል። ሁለተኛ ደግሞ በኹጥባውን በምንም በዳዕዋ መናገር አለበት ማለት ነው። ሲያጥ ማድረግ አለበት። ኢማም የሙእሚኖችን ባህሪ መከታተል አለበት። አንድ ላይ ሴትና ወንድ የሚሰግድ ከሆነ ማለት ነው። ሐረም ይመስል አንድ ላይ ነው የሚሰገድ። ሐረም ተቀላቅሎ ነው የሚሰገድ። የራሳቸውም አለ የሴቶቹ ከፈለገ ወንድሟ ጋር ባሏ ጋር ትሰግዳለች ጎን ለጎን ማለት ነው። እዛው ሐረም እንደዛ ነው ያለው በእንትን ኢለል መሕዙር ወደ ሐራም የሚያደርስ ነገር ጥንቃቄ ማድረግ አለበት። ወጅቲናቢ መራቅ መዋቂዓ ሱሃን የመጠርጠያ የሚያስጠረጥሩ ቦታዎችን ማለት የሚያስጠረጥር ቦታ ማለት ወንድና ሴት ሊቀላቀልበትና ፊትና ሊፈጠራል የሚሉ ማዕከሎችን እነሱን መከታተል አለበት ተጠንቀቁ እያለ ማለት ወከራሃቲ መጥላትም አለበት ኢማም ሙኻለጠት ሪጃል ሊኒሳ ሴቶችና ወንዶች መቀላቀላቸውን መጥላት አለበት እና ደግሞ በኹጥባ ማሰማት አለበት። ፊጥሩቃት መንገድ ጎዳና ላይ መስጊድ ብቻ አይደለም ፊጥሩቃት በጎዳናም ላይ ራሱ ጥንቃቄ እንዳደርጉ ፈብለን ይቅርና አኒል ቡዩት እቤት ውስጥ እነዚህን መናገር አለበት። ይህ ሙስሊም ሀገር ውስጥ የሚካሄድ ነው። ኢማሙ ወይም የሀገሪቱ አስተዳደር እንደዚህ አይነት ያወጣል። ሴቶች አካሄዳችን እንደዚህ በዚህ መልክ መሆን አለበት እየተባለ ይነገራል። እክትላጥ እንዳይፈጠር ማለት በአሁኑ ሰዓት የለም። ቃለ አልኢማሙ ነወውይ ረሒመሁላህ ፊል መጅሙዕ መጅሙዕ ላይ እንዲህ ይላሉ። ሶስተኛ ጥራት አራት መቶ ሀምሳ አምስተኛው ገጽ ላይ እንዲህ ይላሉ ኢማሙ ነወውይ ወዩኻሊፉ ኒሳኡ ሪጃለ ወንዶችና ሴቶች መለያየት አለባቸው። بصلاة الجماعة ወይም ويخالف ይለያያሉ። النساء ሴቶች الرجال ከወንድ ይለያሉ። بصلاة الجماعة በ صلاة الجماعة ይለያሉ። في أشياء በብዙ ነገር ይለያሉ። በ صلاة الجماعة ላይ ሴቶችና ወንዶች ይለያያሉ። ويخالف النساء الرجال ሴቶች ከወንዶች ይለያሉ። ሲሶላተል ጀማዓ በሶላተል ጀማዓ في أشياء በብዙ ነገር ይለያያሉ። አንደኛ ላ ተተአከዱ ዘሐፊህና ሶላተል ጀማዓ እነሱ ላይ አይጠነክርም። ከተአኩድሃ ትርጃል ወንዶች ላይ እንደሚጠነክር ሴቶች ላይ አይጠነክርም። አንድ ወንዶች ላይ ይወዝጋል ነው ወይስ ምንድን ነው የሚሉት? መሐዲሶች ይወዝጋል ነው የሚሉት ይወዝጋል ነው የሚሉት። ኢማሙ ሻፊዒ ሱነቱ ሙአከዳ የጠነከረ ሱና ነው የሚሉት ጠንካራ ሱና ነው እንጂ ይወጅባል አይባልም ይላሉ። ወላኪን ነብዩ አለይሂ ሰላቱ ወሰላም እስከ ማቃጠል ምኞት ድረስ ደርሰዋልና ይወጅባል ይላሉ ሙሐዲሶች። አሐዱሃ ኢማሙ እንትን ስለሆኑ ነው መዛሃባቸው። ኢማሙ ነውይ ምንድን ነው መዛሃባቸው? ሻፊዒ ነው። ኢማሙ ነውይ ሻፊዒ ነው ወይ ሻፊዒ መዛሃብ ነው። አሐዱሃ አንደኛ ሴቶች ከወንዶች በሶላተል ጀማዓ ይለያያሉ። በምን በምን ይለያያሉ? ለምሳሌ አሐዱሃ አንደኛ ላተፈአከዱ ፊ ሐቅህን እነሱ ላይ የጠነከረ አይደለም የጀማዓ ሁኔታ ከተአከዱ ያ ርጃል ወንዶች ላይ እንደተጠናከረ ሁሉ በሴቶች ላይ አይጠነክርም። ከቀረች ትሆን ይችላለች አይባልም። መዝቷን መቅረት ትችላለች። አሳኒ ሁለተኛ ተቂፉ ኢማመቱሁነ ወስጠሁነ ሴቶች ሴቶች በሴቶች ሲሰግዱ ተቂፉ ትቆማለች። ኢማመቱሁነ መሪያቸው ኢማማቸው ትቆማለች። ወስተሁነ መካከላቸው ነው የምትቆመው ከፊት ወጣ እንደ እንደ ወንዶች ኢማም ከፊት ቀደም ብላ አይደለም ሴቶችን ስታስፈጅ ሶፍ መጀመሪያው ሶፍ መካከሏ ላይ ትንሽ ወጣ ኢማም ናት ለማለት ይላል። እንደውም አትውጣ ወስተሁነ እዛው መካከል ላይ ሆና ተክቢራ ታሰማቸዋለች። ሴቶች በሴቶች ይሰግዱ ማለት ነው። ኢማማቸው የምትቆመው የት ነው? ጠቂፉ ትቆማለች፣ إمامتهن ኢማማቸው ትቆማለች፣ وسطهن መካከላቸው ነው የምትቆመው። መካከላቸው ማለት የመጀመሪያው ሶስት መካከል ላይ ማለት ነው። እንደዛ ነው የምትቆመው። ይለያል በዚህ የወንዶች ግን ቀደም ይላል ከስንት በላይ ከሆነ እ መእሙሞቹ ስንት ከሆኑ መእሙሞቹ ሁለት ከሆኑ ኢማም ወደፊት መሄድ አለበት፣ ሁለቱ ወደኋላ መምጣት አለባቸው። አታሊስ ሶስተኛ ሶስተኛ ተቂፉ ትቆማለች ዋሂደቱሁነ አንዳቸው ከልፈሪጃ ከልፈረጁል ሴቶች ይቆማሉ ከልፈረጁል ከወንድ ኋላ ናቢ ጀንቢህ ከጎኑ አትቆምም በኺላፍ ረጅል አንዱ ወንድ ተቃራኒ አንድ ወንድና አንድ አንድ ኢማምና አንድ መእሙም አንድ ላይ ሲሰግዱ የሚቆሙት እንዴት ነው? ከጎኑ ነው የሚቆመው። አንድ ኢማም ብቻ እንትን ኢማሙ አንድ መእሙም ብቻ ከሆነ ከኢማሙ ከቀኝ በኩል ይቆማል። ከኢማሙ ከቀኝ በኩል እግርና እግራቸውን ያገናኙ ይቆማል። ከጎኑ ማለት ከኋላ ይቆማል። ሴት ከሆነች ግን አንድ ሴት አንድ ወንድ አንድ ሴት እያስተገደች ከጎኑ ትቆማለች። እህቱም ትሆን እናቱ ከጎኑ አይደለም የምትቆመው። የምትቆመው ከየት ነው? ከኋላ ነው የምትቆመው። ከኋላ አልገባችሁም እንዴ? ተቂፉ ትቆማለች ዋሂደቱን አንድ ሴት ከሆነች ከአንድ ወንድ ጋር የምትሰግደው ከልፈ ረጁሊ ከአንድ ወንድ በኋላ ከወንድ በኋላ ስትሰግድ አንድ ሴት ብቻዋን ብትሆን ላቢጀንቢ ከጎኗ ትቆም የኺላፍ ረጁል በወንድ ተቃራኒ ማለት ነው። በወንድ ተቃራኒ በወንድ ተቃራኒ ነብዩ አለይሂ ሰላቱ ወሰለም ለሊት ሲሰግዱ እብኑ አባስ እቤታቸው ነበር ያደርኩት አክስቴ ቤት ስለሆነ ሚስታቸው አክስቴ ስለነበረች ይላል። ለሊት ተነስተው ሲሰግዱ ተነሳሁና በግራ በኩል ቆምኩ። ጆሮዬን ያዙና አምጥተው ከቀኝ በኩል አቆሙኝ ይላል። እኩል ነው የሚሆነው። ትንሽ ቀረት ማለት አለበት። የተለያያል ዑለማዎች አመለካከት። ግን ትንሽ ወደኋላ ጠርዞ ወደኋላ ቀረት ብሎ እግሩን ከኢማሙ ጋር አገናኝቶ መቆም አለበት። ያ ቢሆን አጋሆ አፍዷል። አታሊቱ ሶስተኛ ለየት የሚሉበት ተቂፉ ዋሂደቱን አንድ ሴት ትቆማለች ከልፈረጅል ከአንዱን በኋላ لا بجنب ከጎኗ ትቆም በከላፈረጅል በወንድ ተቃራኒ አራተኛ ከወንዶች የሚለዩበት إذا صلين ከሰገዱ صفوفا በሶፍ ሆነው ከሰገዱ ሴቶች مع الرجال ከወንዶች ጋር በሶፍ ሆነው የሚሰግዱ ከሆነ ፈአኺሩ ሱፉፊህን የነሱ የመጨረሻው ሶፍ أفضل የተሻለ ነው ደረጃው من أولها ከመጀመሪያው ሶፍ ከመጀመሪያው ሶፍ የመጨረሻው ሶፍ ምንድነው በላጭ ነው የነሱ በተቃራኒ ነው ወንዶች ላይ ያለው የትኛው ሶፍ ነው? ኸይሩ ኸይሩ ሱሁፊ አሶፉል አወል ከሴቶች ደግሞ ኸይሩ ሱሁፊ እ ከሶፉ ሁሉ በላጭ أجر ያለው የትኛው ነው? የሴቶች የመጨረሻው ሶፍ ከዚህ ያለው አይደለም። ለምን ወንዶችና ሴቶች በሚሰግዱ ሰዓት የመጀመሪያው ሶፍ እነማን ቀጥሎ ነው? ከወንዶች ቀጥሎ ነው ያለው። ይህ መጋረጃ በሌለው ያለው እንትን ያለውን ሐዲስ ነው። ከወንዶች ቀጥሎ የሚሰራው ሶፍት የነሱ ሶፍት ሶፍት አልአወል ነው። ሶፍት ሳኒ፣ ሶፍት ሳሊስ፣ ሶፍት ራቢ እያለ ይሄዳል። የመጨረሻው ሶፍት ከወንዶች ጋር አይገናኝም። ቢያንስ የወንዶችን ጀርባ አያዩ። ስለዚህ አብይ خير صفوف ምርጥ ሶፍት ማለት እሷ ነው። ከወንዶች ደግሞ የመጀመሪያው ከወንዶች የመጨረሻው ሶፍት ፊትና ላይ ነው ያለው። ከሴቶች የመጀመሪያው ሶፍት ፊትና ላይ ነው ያለው። የሴቶች የመጨረሻው ሶፍት አስወል ነው። የወንዶች የመጀመሪያው ሶፍት አስወል ነው። ይሄ በመጋረጃ በማይሰገድበት ጊዜ ያለው ነው። አሁን ተለያይቷል። إذا صلين ሲሰግዱ ሴቶች صفوفا ሶፍ ሰርተው አርጃል ከወንዶች ጋር ፈአኺሩ ሱፉፊህነ የእነሱ የመጨረሻ ሶፋቸው أفضل ይበልጣል من أولها? ከመጀመሪያዋ ሶፋቸው እንታሃ እዚህ ይጠናቀቃል። የማን እ የኢማሙ ነወዊ ወሚማ ሰበቅ ከባለፈው ወሚማ ሰበቅ ከባለፈው ይዕለም ይታወቃል ተሕሪሙ ልእክትላፍ መቀላቀል መቀላቀል ሐራም መሆኑ ይታወቃል። ይዕለሙ ይታወቃል። ተሕሪሙ ለፍጢላጥ መቀላቀል ሐራም መሆኑ በይነ ሪጃል ወንሳ በሴቶችና በወንዶች መካከል ከምን ላይ ነው ያወጡት ነው እ የነብዩ ሐዲስ እኮ ነው ኸይሩ ሱፉፍ النساء አኺሩሃ ወኸይሩ ሱፉፍ الرجال አወሉሃ ሐዲስ እኮ ነው የነብዩ عليه الصلاة ወሰለም ሐዲስ የወንዶች የመጀመሪያ ሶፋቸው أفضل ሲሆን የሴቶች የመጨረሻ ሶፋ أفضل መሆኑ ሸሩ ሶፍ المرأة أولها وشر ሶፍ الرجال آخرها ይሁን አደገኛ አደገኛ ሶፍ ማለት የወንዶች የመጨረሻው የሴቶች የመጀመሪያው ማለታቸው ምን አስበው ነው ነብዩ አለይሂ ሰላቱ ወሰላም ለእክትላጥ የተቀራረቡ ናቸውና ብለዋል። ስለዚህ ከዚህ ሐዲስ ላይ የምንወስደው ምንድነው? ዩዕለሙ ወሚማ ሰበቅ ከባለፈው ዩዕለሙ ይታወቃል። ተሕሪሙ ለእክትላጥ መቀላቀል እርም መሆኑ በይነ ሪጃል ወኒሳ በወንዶችና በሴቶች መካከል ከዚህ ከቀራነው ላይ እንስቻለን ማለት ነው። ይሄን ማለት ሰባተኛ ኹሩጅ ኒሳ ኢላ ሶላት ልዒድ እንመልከት። ኹሩጅ ኒሳ የሴቶች መውጣት ኢላ ሶላት ልዒድ ወደ ሶላት ልዒድ መሄዳቸው እንዴት ነው እንመልከት። عن أم عطية رضي الله عنها قالت أم عطية ታላቋ ሰሐቢይ እንዴት ትላለች? አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አዘውናል አለች። አዘውናል። እኛ ሴቶችን አዘውናል። أمرنا رسول الله صلى الله عليه وسلم የአላህ መላእክተኛ አዘውናል። አንኽሪጀሁነ ፊል ፊጥር አንኽሪጀሁነ እንድናወጣቸው ሴቶችን አነኽሩጀ ከሆነ እንድንወጣ ነው። አንኽሪጀ ከሆነ ደግሞ እንድናስወጣ ነው። አንኽሪጀሁነ እንድናስወጣቸው ሴቶችን ፊል ፊጥሪ በፊጥር ጊዜ በፊጥር ጊዜ ማለት ኢደል ፍጥር ማለት ነው። ወል አድሃ በኢደል አድሃ ጊዜ እንድናወጣ ይዘን እንድንወጣ አዘውናል። እነማንን? አልዓዋት ወጣት ሴቶችን፣ ወልሑየባ ሀይደኛ ሴቶችን፣ ሀይድ ያለባቸው ሴቶች እነዚህን ሁሉ እንዳለ ጥርግርግ አድርገን ይዘን እንድንሄድ ወደ ሜዳ ወዘዋትል ኹዱሪ ዘዋተል ኹዱር ማለት ደግሞ ጫጉላ ቤት ያሉ ማለት እየተሞሸሩ ወይም ደግሞ ذوات الخدور ማለት ወጣት ሴቶች የትም ቦታ የማይንቀሳቀሱ አንድ class ውስጥ የሚኖሩ ذوات الخدور ይሏቸዋል የራሳቸው class አላቸው። ከ class ኣቸው ውስጥ የማይወጡ ሴቶች አሉ። ዘዋተል ኹዱር ይባላል። ወጣት ሴቶች ማለት አልዓዋቲቅ ማለት ነፃነታቸውን ያወጁ ማለት ነው። አቲቅ ከሚል የተያዘ ነው። ባሪያ ነፃ ሲወጣ ፈሂ አቲቅ ፈሁ አቲቅ ፈሂ አቲቀቱን ይባላል። አዋቲቅ ማለት ምን ማለት ነው? ነፃነት ያላችሁ ለአቅመ ሔዋን የደረሱ ማለት ነው። ዘዋተል ኹዱር ወጣቶች በሏቸው። ኹዱር ማለት ነብዩ አለይሂ ሰላቱ ወሰለም ካነ የስተህይ አፍለ ሚነል መርአቲ ፊ ቁዱሪሃ ይላሉ ነብዩ አለይሂ ሰላቱ ወሰለም። አንድ ሴት ጫጉላ ቤት ካለች ሴት የበለጠ አይን አፋር ነበሩ ሲል ሁዱር ማለት ምን ማለት ነው? class በሉና አንድ የራሳቸው class ይኖራቸዋል። ከዛ አይወጡም፣ አይንቀሳቀሱም። ልዛ ብቅ ብቅ እነዛ ዘዋተል ሁዱር ይባላሉ ሴቶች፣ ወጣቶች ሴቶች እና ኡማ አጥያ ምን ትላለች? ነብዩ አዘዙን አንወክሪጀሁን እንድናወጣቸው ፊል ፍጥሪ በዒደል ፍጥርና ወልአድሃ በዒደል አድሃ ጊዜ አልዓዋቲቅ ወጣት ሴቶችን ወልሑየዳ ሀይደኛ ሴቶችን ወዘዋቱል ሑዱድ ለአቅመ ሔዋንም የደረሱትን ይዘናቸው እንድንወጣ አዘዋል ነብዩ አለይሂ ሰላቱ ወሰላም ትላለች። እነዚህን ይዘን እንድንወጣ ታዘናል በነብዩ። ሁየዶች ምን ይሰራሉ? አዋቲቆች ወጣት ሴት ራሱ ይወጣል። ወጣቶች ወጥተው ማያውቁ ወጣቶች ሊወጡ ይችላሉ ዒድ ላይ ግን ፊትላ ስለሚነሳ የሴቶች መንገድ በአንድ አካባቢ የወንዶች በሌላ አካባቢ መሆን አለበት እንጂ ይዘው ይወጣሉ። ለዱዓ ሲባል ማለት ነው። ለዱዓ ሲባል ይወጣል። ሁየቶች ተአመል ሁየቱ ትላለች። ሀይደኞች ሀይድ ያለባቸው ሴቶች ዒድ ይወጡና فيعتزلن الصلاة የመስገጃውን ማዕከል ይርቃሉ። ሶፍ ሲሰራ እንዳይበላሽ ሶፍ ወጣ ይላሉ። ከጎ ወደ ጎን ይወጣሉ ማለት ነው። ከሶፍ ውጭ ይወጣሉ። ወፊ በሌላ ቃል ወይም በሌላ አገላለጽ ደግሞ አልሙሰላ አመልሑየቱ እንልና ፈያዕተዚልነ ሰላተ ያለውን ትተውና ፈያዕተዚልነ ልሙሰላ የሚላል የመስገጃ ማዕከል ነው። ሶላትን ይርቃሉ። ዋለኛው ሶላትን ይርቃሉ አይሰግዱም ለማለት ነው። ይህንኛው ደግሞ ጭራሽ የመስገጃ ማዕከሉንም ራሱ መራቅ አለባቸው። የሆነ በዛፍ ስር በምን ስር አካባቢ ላይ ወጣ ወጣ ማለት አለባቸው። ፍየቶች አይሰግዱም። ለምን ይሳተፋሉ? ወየሽሃድነ ለኸይረ መልካምን የሙስሊሞችን ተሳትፎ ይሳተፉ። ወዳዕወተል ሙስሊሚን የሙስሊሞችን ዱዓ አብረው ይካፈሉ፣ ዚክር ያድርጉ፣ ጀማዓ ቁጥር ያብዙ። በቃ ለዚህ ይጠቅማሉ፣ ለሌላ አይደለም። ፈአመል ሑየቱ ሐይደኞች ፈየዕተዚልነ ሶላተ ሶላትን ይርቃሉ። ወኪለፍ በሌላ አገላለጽ ደግሞ ፈየዕተዚልነ ልሙሰላ የመስገጃውን ማዕከል ይርቃሉ። ፈየዕተዚልነ ሶላተ ወልሙሰላ ምን ማለት ነው? ልዩነታቸው ምንድን ነው? ሶላት ምግብ ሶላትን ይራቁ ሙሶላ እንደገና የመስጊጃ ማዕከሉን መስጊጃ ማዕከሉን ይራቁ ወይስ ሀደመ ኸይረ መልካም የሙስሊሞችን ስብሰባ አብረው ይካፈሉ ወዳዕወተ ልሙስሊሚን የሙስሊሞችን ዳዕዋ አብረው ይካፈሉ ለዚህ ነው የሚወጡት እየወጡ ረዋሁ አልጀማ ከዚህ ሐዲስ የምንረዳው ምንድነው ሴቶች መውጣት ይችላሉ ለዒድ አልዓዋቲፍ ወልሕየት ዘዋት ልኹዱር ዘዋት ልአዝዋጅ ወሻባት ሁሉም መውጣት ይችላሉ ለዒድ መውጣት ይችላሉ قال الشوكاني إمام الشوكاني لا والحديث وحديثه أهوني قرانا أم عطية زجبت حديث وما في معنى السنة مثلون يسون ترجم يزل حديث من الأحاديث بدو حديث وكان بدو حديث وكان لسيتوش ودي عيد موقات إذا لباسو تقاري مستو والحديث وما في معنى إي حديث إنا بس ترجم يزل من الأحاديث بدو حديث وكان النزل كله بعمد لا يدمر من الناقين يلن توسقاتو النزل كله قاضية فرد فتالو بمشروعية ህጋዊ መሆኑን ይፈርዳሉ። قاضية ፈራጆች ናቸው እነዚህ ሐዲሶች ሁሉ بمشروعية በመፈቀዱ خروج النساء ሴቶች መውጣታቸው في العيدين በሁለቱ ዒዶች ሴቶች መውጣታቸውን ይፈቅዳሉ። እነዚህ ሐዲሶች إلى المصلى ወደ መስገጃ ማዕከል መውጣት እንደሚችሉ ይፈቅዳሉ። ምን ገይሪ ፈርቂ ያለምንም ልዩነት ነው የሚፈቅዱት ደግሞ ቃዲየቱን ፍርድ ይሰጣሉ ቢመሽሩዕየቲ ህጋዊ መሆኑን خروج النساء ሴቶች መውጣታቸው في العيدين በሁለቱ ዒዶች إلى المصلى ወደ መስገጃ ማዕከል ይውጡ ፍቃድ ይሰጣሉ። من غير فرق ያለምንም ልዩነት በይነል ቢክሪ ወሰይድ ባገባችና ባላገባች መካከል ምንም ልዩነት የለም። ወሻባ በወጣትና ወልዓጅዝ በትልልቅ ሴቶች ባሮጊቶች መካከል ልዩነት የለም። ወልሐኢድ አይደኝ የሆነችም ምን ወይ ፈርቅ ያለምንም ልዩነት ሁሉም ሴቶች ይውጡናል። እነዚህ ሐዲሶች እና መሰል ሐዲሶች ቃዲየቱን ይፈርዳሉ ቢመሽሩዕየቲ ህጋዊ መሆኑ ኹሩጅ ኒሳ ሴቶች መውጣታቸው ስለ ዒደይን ለልሙሰላ ወደ መስጊድ ማዕከል መሄዳቸው ምን ገይሪ ፈርቅን ያለምንም ልዩነት በይነል ቢክሪ በቢክራዋና ወሰይድ በአገባቸው መካከል ወሻባ በወጣትና ወልዓጁዝ በትልቋ ሴት መካከል ወልሐኢድ በሀይደኛውን መካከል ምንም ልዩነት የለም፣ ሁሉም ይፈቀድላቸዋል። ወገይሪሃ ሌላም ሌላ ማለም ተኩን ካልሆነች አንድ ሴት ሙዕተዳ ዕዳ ቆጣሪ ካልሆነች እዳ የምትቆጠር ከሆነች ግን አይፈቀድላትም። እዳ መቁጠር ማለት ምን መሰለህ? ባለፈው ቀርተናል። እዳ መቁጠር ማለት ምንድን ነው? ባሏ ሙቶባት ወይም ተፈታ በፍቺ ላይ እያለች እዳ ትቆጥራለች። ሌላ ማግባት አይችልም። በዛን ሰዓት ያን ብቻ ሲቀር እዳ ቆጣሪ ከሆነች የግድ መውጣት አትችልም። ማለም ተኩን ሙዕተዳ እዳ ቆጣሪ ካልሆነች ብቻ ነው የምትወጣው። አውካነ ካነ ኹሩጁሃ ወይ በመውጣቷ ፊትና ፊትና የሚነሳ ከሆነ አውካነ ለሃ ዑዝር ወይ ምክንያት ካላት ትቀራለች። ወይ ፊትና የሚነሳ ከሆነ ያለው በጣም ጀሚላ ከሆነች እና የምትሽኩር ከሆነች መውጣት የለባትም። ያለባበስ ይስባል ሰውን ካለችም መውጣት የለባትም። ይቀጥላል አው ኹሩጁሃ ፊትና መውጣቷ ፊትና የሚያስነሳ ከሆነ አው ለሃ ዑዝር ወይ ምክንያት ካላት ትቀር ኢንተሃ እዚህ ይጠናቀቃል። የኢማሙ ሸውካንን አባባል ከሐዲስ ውስጥ ነው ሲምባባ ያደረገው وقال شيخ الاسلام ابن تيميه في مجموع الفتاوي مجموع الفتاوي ላይ ابن تيميه እንዲህ ይላሉ ስድስተኛው ጥራት ከ458 እስከ 459 እንዲህ ይላሉ فقد اخبر المؤمنات فقد اخبر المؤمنات ሴት አማንያን ተናግረዋል እነ ሶላተሁን ተነግረዋል ፈቀድ አክበረ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። አልሙእሚናት ለአማኝ ሴቶች እንደዚህ ብለው ነግረዋቸዋል። ፈቀድ አክበረ አልሙእሚናት አማኝ ሴቶች ሙእሚን ሴቶችን ነብዩ አለይሂ ሰላቱ ወሰላም ነግረዋቸዋል። ምን አነ ሶላተሁነ ሶላታቸው ፊል ቡዩት በቤታቸው መስገዳቸው አፍሰሉ የተሻለ ነው። ለሁነ ለነሱ ቤት መስገዱ የተሻለ ነው። ወሽሁድል ጁሙዓ ጁሙዓ እንኳ ከመምጣት እዛ የተሻለ ነው። ወልጀማዓ ጀማዓ ከመምጣት እንኳ የተሻለ ነው። ወለልዒድ ዒድ ሲቀር ዒድ ላይማ እያንዳንዷን ሴት እየጠቀሱ ነው ነብዩ የተናገሩት ይዛችሁ ውጡ። አዋቲቁስን ዘዋተል ሁዱሩንም ሻባትንም እየድንም ይዛችሁ ውጡ ብለው ነብዩ አለይሂ ሰላቱ ወሰላም ለነ ኡማ አጥያ ነግረዋቸዋል። ለትልልቆቹ ሴቶች ለዋናዎቹ ነግረዋቸዋል። አነ ሰላተሁን ለመስገዳቸው ፍልጉ የቤታቸው ውስጥ አፍቶል የተሻለ ነው። ለሁነ ለሴቶች ምን ሹሁድ ጁሙዓ ጁሙዓ ከመምጣትና ወልጀማዓ ጀማዓ ከመምጣት ጁሙዓና ጀማዓ ላይ ነብዩ አለይሂ ሰላቱ ወሰላም ትኩረት አልሰጡትም። ምንድን ያሉት እንደውም ጅሙዓና ጀማዓ መስጊድ መታችሁ ከምትሰግዱና ፊጥና ከምታስነሱ እዛው ቤት ብትሰግዱ ይሻላል አሉ። ዒድ ላይ ግን ይህን አላሉ። ዒድ ላይ ግን መውጣት ይችላሉ። ለምን? የተፈለገ የሙስሊሞች ቁጥር ነው፣ ብዛቱ ይችላል። ኢለ ልዒድ ዒድ ሲቀር ፈኢነሁ ዒድ ላይ አመረሁና ነቢዩ ዓለይሂ ሰላቱ ወሰላም አዘዋቸዋል። ቢልኹሩጅ ፊህ እንዲወጡ አዘዋቸዋል። አመረና ረሱሉላህ ነው ያለች አዘዙ ነው መውጣት ይፈቀድላችኋል አይደለም ያሉት ይዛችሁ ውጡ ነው ያላቸው እነ እነ ኡማ አጥያ ይዛችኋቸው ውጡ ወጣት ሴቶች ሳይቀሩ ነው ያሉት ይዟቸዋል من شهود الجمعة والجماعة ላይ እና ጀማዓ ላይ ግን ነብዩ ሰላቱ ወሰላም ከሚወጡ እቤት ቢሰግዱ ይሻላል የሚለው ላይ ነው ትኩረት ያደረጉት ነብዩ ሰላቱ ወሰላም ዒልም ለማግኘት ለዳዕዋ ለተለያየ ነገር ለአንድነት ህብረት ለመፍጠር ለመጠንከር ለዚህ ለዚህ ይመጣሉ ምንጣጣ የለውም ስድስት ሶላተል ዒድ ላይ ግን መውጣት አለባቸው። ኡዙር ከሌላቸው እንጂ መውጣት አለባቸው። ወለዓለሁ ይመስላል ወላሂ አለም ብቻ ዒለቱን አላህ ያውቅ ምክንያቱ ወለዓለሁ ወሊዕለቲሁም ወለዓለሁ ወላሂ አለም ምክንያቱን አላህ ያውቅ ነብዩ አለይሂ ሰላቱ ወሰለም ኢድ ላይ ሴቶች ይውጡ፣ ጁሙዓ ላይና ጀማዓ ላይ ግን በቤታቸው ሊሰግዱ ይሻላል ያሉበት ምክንያት አላህ አለ አላህ አለ። ብቻ ግን ለአስባብ የሆኑ ምክንያቶች ያሉ ይመስለኛል እያሉ ነው። የራሳቸውን ነው የሚነግሩ ማን ናቸው? ሼኹል እስላም እብኑ ተይሚያ ናቸው። እስኪ ምክንያታቸውን ይንገሩ። ለምን ለምን መሰለ ዒድ ላይ ተፈቀደ፣ ጁሙዓና ጀማዓ ላይ ግን ነብዩ ቤታቸው ሊሰግዱ ይሻላል ያሉበት ምክንያት አንደኛ አነሁ ዒድ ፊሰነት በአመት መረተይኒ ሁለት ጊዜ ነው በአመት ሁለት ጊዜ በአመት ሁለት ጊዜ የሚከሰት ነገር ነው። አነሁ ፊ በአመት መረተኝ ሁለት ጊዜ የሚመጣ ነው። ፈቁቢለ በተቃራኒ ተደረገ። ፈቁቢለ እሱ ተቀባይነት አገኘ፣ ተፈቀደለት። የሰላት ጁሙዓት ወል ጀማዓ በጀማዓና በጁሙዓ ተቃራኒ ጁሙዓ በሳምንት በሳምንት ይመጣል። ይሄን ሶላት አልጀማዓ ደግሞ በቀን ስንት ጊዜ ይከሰታል? ይሄ ብዛት ከአንዱ ሰላም እሱም ከሌላው ሰላም አስቆም። ይሄ ግን በአመት ሁለት ጊዜ ስለሆነ የዛን ሁለት ቀን እንደምንም ተጠንቀቃ ወጣ መመለስ ትችላለች። ብዛት ስላጣ አይኖርምና ነው ማለታቸው። አለሁ ነብዩ ዒድ ላይ ሲሰግዱ ሌላው ላይ ትኩረት ያልሰጡት ጀማዓና ጁሙዓ ላይ እነሆ ሲስተነቲ ሰነቲ በአመት መረተይን ሁለት ጊዜ ነው። ፈቁቢለ እሱ ተቀባይነት አገኘ። እሱ ተቀባይነት አገኘ። ምን ማን ነው ፈቁቢለ? ሁለቱ ዒዶች ማለት ነው። ሴቶች እንዲቀበሉት ተደረገ። በኺላፍ አልጁሙዓቲ ወልጀማዓ በጀማዓና በጁሙዓ ተቃራኒ እነሱ ላይ አይመጡም ማለት አይደለም። አታኒ ሁለተኛው አነሁ ይህ ሊሆን ይችላል ምክንያቱ ለይሰ ለሁ በደል ቅያሬ የለውም በሰላት ጁሙዓቲ ወልጀማዓ በጀማዓና በጁሙዓ ተቃራኒ እሱ ቅያሬ የለውም ዒድ ፈኢነ ሶላተሃ ጁሙዓና ጀማዓ ግን ቅያሪ አላቸው ፈኢነ ሶላተሃ ፊል መስጊዷ ፊ ቤትሃ እቤቷ አዙህረ ዙህር ስትሰግድ ሆ ጁሙዓቷ ለእሷ ጁሙዓ ነው እቤት ዙህሯን ስትሰግድ ጁሙዓን ትሰግዳለች ተቀያሪ አለው ዒድ ግን የለው። እቤት ከቀረች ቀረ፣ ኹጥባም የለም፣ ሶላትም የለም። ስለዚህ ለዚህ ሊሆን ይችላል ዒለቱ እያለ አላህ አለ። ዒለቱ ምክንያቱ ዒድ ላይ ሴቶች ሲወጡ ጅሙዓና ጀማዓ ላይ ግን ከሚወጡ ይልቅ ቤታቸው ሲሄዱ አሉበት ምክንያት አንደኛ በአመት ሁለት ጊዜ የሚከሰት ነው። ሁለተኛ ምን ስላለው ሊሆን ይችላል እ አነሁ ለይሰ ለሁ በደል ምንድን ነው አልገባችሁም? ምን ማለት ነው? ተቀያሪ ስለሌለው ነው ዒዱ በኺላፍ ኺላፍ الجمعة والجماعة በጁሙዓና በጀማዓ ተቃራኒ ፈኢነ ሶላተሃ ፊ ልጅ መስገዷ ፊ ቤትሃ ቤቷ ውስጥ አልዙሁረ ዙሁር ብትሰግድ ለምሳሌ ምን ይሆንላታል? ወጁሙዓቱሃ ጁሙዓ ይሆንላታል። ይሄ ተቀያሪ ያለው ሶላት እዚህ ብትቀር እዛ ትሰግደዋለች። ዒድ ግን ከዒድ ከቀረች አትሰግደውም። ተቀያሪ ስለሌለው ሊሆን ይችላል ማለት አስባቡን ሲናገሩ ነው ከራሳቸው ነው። አላህ አለም ሐቂቃ እውነታው ግን ምን እንደሆነ አላውቅም። አታሊቱ ሶስተኛው ሶስተኛው ሶስተኛው አነሁ አነሁ ኹሩጁን ኢለ ሱህራ ወደ ሜዳ ነው የሚወጣው። አነሁ ዒድ ማለት ኹሩጁን ኢለ ሱህራ ወደ አደባባይ ወደ ሜዳ ነው የሚወጣው። ለዚክሪላህ አላህን ለማስታወስ ወደ ሜዳ ነው የሚወጣው። ፈሆ ይህ ዒድ ወደ ሜዳ መውጣት ደግሞ ሸቢሁን ቢል ሐጅ ሐጅን ይመስላል። ምን ባዕድ ውዱእ በከፊል ገጽታው ስናየው ሀጅን ይመስላል። ሀጅ ላይ ደግሞ አረፋ ላይ ሙዝደሊፋ ላይ ሚና ላይ ሴቱም ወንዱም ሳንጀ ነው የሚንቀሳቀሱ ይሄዳል። እዛ ላይ ተጠንቀቁ፣ ምን አድርጉ፣ ምን በሉ። ሶስተኛው አነሁ ኹሩጁን መውጣት ነው። ለሶፍራ ወደ አደባባይ ነው የሚወጣው በዒድ ጊዜ ለዚክሪላህ አላህን ለመዝከር ፈሆሸ ቢሁም ቢልሐጅ ሐጅን ይመስላል ምን ባዕድ ልጁ በከፍል አቅጣጫ ወሊሃዳ ለዚህ ነው ካነ ልዒዱ ልአክበር ትልቁ ዒድ ሲሙሲን ልሐጅ በሐጅ ዓመት የተደረገውን ለዚህ ሙዋፈቀተ ለልሐጅ ከሐጃጆች ጋር ለመመሳሰል ሐጃጆች እዛው ቁፈል አረፋ ሲያደርጉ ሚና ላይ ድንጋይ ሲወረውሩ እኛ እዚህ ሶላት እንሰግዳለን ተባሉ። ዒዳቸውን ሰግደው እነሱ ሚና ላይ ነው በአስረኛው ማለት ነው። እኛ ደግሞ እነሱ መስለን እንደ ሐጂጆች ሙዋፈቀተ ለልሐጅ ሐጃጆችን ተመሳስለን አደባባይ ላይ እንወጣለን። እነሱ አረፋ ላይ ወጥተዋል። በማግስቱ በአስረኛው ደግሞ ሚና ላይ ይንቀሳቀሳሉ። እኛ ደግሞ ሀገራችን ላይ በአንድ ላይ እንንቀሳቀሳለን። ከልሐጅጅ ማለት ነው። እንደ ሐጃጅ ተመሳሳይነት አለ። ሐጃጅ ላይ ደግሞ ሴትና ወንድ ይለያይ፣ ሴቶች በዚህ ይሄዱ፣ ወንዶች በዚህ ይሄዱ አልተባለም። ዝም ብሎ ነው የሚንቀሳቀሰው። ሁሉም እየተጋጨ ያንን ይመስላልና ባይሆን ጥንቃቄ ትንሽ ያስፈልጋል። ከሱም ዳግም ማለት ለአሉም የተፈቀደበት ዒድ ሐጅን ስለሚመስል ሊሆን ይችላል። ምክንያቶቹ ገልጿቸዋል እ ለዛሬ ይበቃል።